قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم قال الإمام ابن كثير وعمل هذه الدابة طيب وعمل هذه الدابة كما جاءت به الأحاديث أنها تصيم الناس المؤمن والكافر فأما المؤمن فيرى وجهه كأنه كوكب دري ويكتب بين عينيه مؤمن وأما الكافر فتكتب بين عينيه نكتة فتنك فتنكت بين عينيه نكتة سوداء ويكتب بين عينيه كافر ይቺ እንግዲህ እንስሳ ከቂያማ ምልክቶች ውስጥ ታላላቅ ከሚባሉ የቂያማ ምልክቶች ውስጥ የምትመደብ ነች። ምንድን ነው የምትሰራው ከተባለ ወዓመሉ ሀዚህ ዳባ የዚች እንስሳ ማለት ነው ተግባር ከማ ጃዓት ቢህ ልአሐዲሱ ሐዲስ እንደመጣበት አነሃ ተሲሙ ናስ ሰዎችን ትሰይማለች ማለት ነው። ምልክት ታደርግባቸዋለች። ተሲም ማለት ምልክት ማድረግ ማለት ነው። አናስ አልሙእሚን ሙእሚኑ ላይም ወልካፊር ካፊሩ ላይም ማለት ነው። ያቺ እንስሳ ትመጣና ምልክት ታደርግበታለች። ፈአመል ሙእሚን ሙእሚን የሆነው ላይ ምንድን ነው ፈአመል ሙእሚን ሙእሚን ፈየራ ወጅሃሁ ፊቱን ያየዋል ከአነሁ ከውከቡን ዱርይ የሚያንጸባርቅ የሆነ ከውከብ ከዋክብት ሆኖ ያየዋል ወዩክተቡ በይነ ዐይነይህ በአይኑ መካከል ደግሞ የተጻፈ ይሆናል ምን የሚል ሙእሚን የሚል ማለት ነው ወአመል ካፍር ካፊርማ ፈቱንከቱ ምልክት ይደረግበታል። በይነ አይነይህ በአይኖቹ መካከል ኑክተተን ሰውዳ ሰውዳ ጥቁር የሆነ ምልክት ማለት ነው ይደረግበታል ማለት ነው። እንዲህ ኑቅጣ ማለት ነው ኑክታ ማለት ወዩክተቡ በይነ አይነይህ በአይኖቹ መካከል ደግሞ ይጻፋል ካፍሩን ምን የሚል ካፊር የሚባል ይጻፍበታል ይላል። وفي رواية በሌላ ዘገባ فتلقى المؤمن ሙእሚን አማኝን ታገኘዋለች فتسمه في وجهه በፊቱ ላይ ምልክት ታደርግበታለች نكتة فيبيض لها وجهه ፊቱ ከዛ የተነሳ ነጭ ይሆናል ማለት ነው። ወተሲሙ ልካፍር ካፍሩን ደግሞ ምልክት ታደርግበታለች ኑክተተን ሰውዳ ጥቁር ምን ምልክት ማለት ነው። የሱሙ ለሃ ወጅሁ የስወዱ ለሃ ወጅሁ ፊቱ ከዛ የተነሳ ይጠቁራል ይላል። ወይሽተሪኩ ናስ ፊል በገንዘብ ዙሪያ ላይ የሰው ልጆች የተጋሩ ይሆናሉ ይላል። ግልጽ ነው። በገንዘብ ዙሪያ ላይ የሰው ልጆች የተጋሩ ይሆናሉ። ፊል ምን ይላሉ? ወየስጠሒቡነ ፊል አምሳር ወየስጠሒቡነ ፊል የስጠሒቡን ማለት የስሐብ ባዕዱሁም ባዕዷ ማለት ነው። ከፊሉ ከፊሉን ጓደኛ ያደርጋል ማለት ነው። በምን በገንዘብ ማለት የጋራ ማለት ነው። የጋራ መስራት ያላቸውን ገንዘብ መጋራት ላይ አብረው ይሰራሉ። ፊል አምሳርም ሲባል በተለያዩ ሙያዎች ላይ አምሳር ሀገራቶች ላይ ማለት ነው። በተለያዩ ሀገራቶች ላይ ያሉ በዛ የጋራ ይሆናሉ ማለት ነው። ያዕሪፉል ሙእሚን አንድ አማኝ ያውቃል አልካፍር ካፊሩን ያቋል አንድ አማኝ ካፊሩን ያቋል ያዕሪፉ ልሙእሚን አልካፍር ወቢልዓክሲ በተቃራኒ ይላል። ምን ማለት ነው? እስቲ በተቃራኒም ይላል። ምን ማለት ነው? ካፊሩ ደግሞ ሙእሚኑን ያውቃል። በምን ምክንያት? ያቺ ምኗ ዳቧ ምን አርገበታለች? ምልክት ጽፋበታለች። ካፍር ሙእሚን የሚል ማለት ነው። ሐታ ኢነል ሙእሚን አማኝ የሆነው ሰው እስከሚል ድረስ ለየቁሉ ልልካፊር ያ ካፍር ብሎ እስኪለው ድረስ ማለት ነው። እቅቢኒ ሐቂ ሐቄ ምን ክፈለኝ። ምክንያቱም ካፍር መሆኑን ማለት ነው። እሱ ቢደብቅም ያችን እንስሳ መንበላብታለች። ጽፋበት ስለሆነ ምን ይላል? ክፈለኝ በማለት ያ ካፍር ብሎ ይጠሯል ማለት ነው። ይሄኔ እኮ እሷ ባትጽፍበት ያምነው ነበር። ግልጽ ነው። እንደ ሙእሚን እንደ አማኝ ቆጥረው ነበር። ከዛ አንጻር ይታወቃል ማለት ነው የሱ ጉዳይ። ያንን ነገር ነው ለማለት የፈለገው። ልብ በሉ። ባረከላሁ ፊኩም። ምንድነው? ይሄ እንዳለ ሆኖ ከዚህም አስገራሚ የሆነ እንግዲህ ገርቀድ የሚባለው ዛፍ ማለት ነው የውመል ቂያማ ሲዳረስ ማለት ነው ማንን ይሸሽጋል? ከአዲያኖች ማለት ነው ይሸሽጋቸዋል። ከዛ በኋላ ግን ምን ይላቸዋል? ያጋልጣቸዋል። አይደል? እሱ ስር ይደበቃሉ። የተለያዩ ዛፎች ላይ ሲደበቁ ያጋልጣቸዋል። ምንነታቸው ገርቀድ ሲቀር ግልጽ ነው። ገርቀድ ስር ደግሞ አይሁዶች ሲደበቁ ምን አይልም አይናገርም። አሁን ላይ አይሁዶች ሲሆናያን? የሚባሉት ምን እያሉ ነው ያሉት? እየተከሉት ነው ያሉት። ግልጽ ነው። ፍልስጢን ምድር ላይ እሱን አታገኝም። አይሁዶች ያሉበት የሰፈሩ ቦታ ታገኛለህ ማለት ነው። ግልጽ ነው። ያ ነገር የነቢ አለይሂ ሰላቱ ሰላም ትንባኤ ስላለ ይንከባከቡታል ከምንም በላይ ነው። ግልጽ ነው። ያ ሁሉም ዛፍ ድንጋዩ ምኑ ሁሉም ሲናገር እሱ ግን አይናገርም። ሁሉም ያጋልጣቸዋል። እስከዚህ ድረስ የቂያማ ቀን ሲቃረብ ብዙ ታላላቅ ተአምራቶች ይከስታሉ። ጠይብ ዋማ ሲፈት ያ በተመለከተ ፈቃለ ሼክ አብዱራህማን ኢብኑ ናስር ኢብን ሳዕዲ ቢተፍሲሪ በተፍሲራቸው ማለት ነው ራሱን የቻለ ኪታብ አላቸው የተፍሲር ሼክ አብዱራህማን ኢብን ናስር ሳዕዲ ከሼክ የሼክ እብኒ ዑሰይሚን ታላቅ ኡስታዛቸው ታላቅ አስተማሪያቸው ነበሩ። እንደውም እሳቸው ሲናገሩ ተአሰርቱ ቢህ በቃ ስለ ኢልም ማለት ነው ተአሲር የፈጠረብኝ ታላቅ ኡስታዜ ቢኖር ማን ነው ይላሉ። ሼክ ሳዕዲ ነው ይላሉ። ብዙ ዒልሞችን ከሳቸው ነው የወሰዱት እና በጣም ምርጥ ኪታብ አላቸው ተፍሲር ዙሪያ ላይ ማለት ነው። ጥቅል በሆነ መልኩ ነው እያንዳንዱን ቃል ሳይሆን ጥቅል በሆነ መልኩ ነው ተፍሲሩን የሚፈስረው ማለት ነው። ምን ይላሉ እዛ ላይ وهذه الدابة يتشنسسا هي الدابة المشهورة يمتتاوك انسانج التي تخرج في آخر الزمان بآخر الزمان لا يمتوتا مالتنا وتكون من أشراط الساعة كساعتها ملكتوች ውስጥ የምትመደብ الدبنش كما تكاثرت بذلك الأحاديث بزيزو ዙሪያ مالتنا بزو حديثوش عندما ሐዲሶች ولم يذكر الله ولم يذكر ولم يذكر الله ولم يذكر الله አላህ አላወሳም ወላ ረሱለሁ መልእክተኛውም ከይፍየተ ሀዚህ ዳባ የዚችን እንስሳ ሙሉ ገጽቷ አልመጣም። እንስሳ መሆኗ ብቻ ነው የተጠቀሰው ማለት ነው። ወኢነማ ዘከረ አሰሩሃ እሷ በምድር ላይ ስትመጣ ልትፈጥረው የምችለውን ፋና ወይም ተግባሯ ምን እንደሆነ ብቻ ነው የተጠቀሰው ይላል። ወልመቅሱዱ ሚንሃ ከዚች እንስሳ የተፈለገው ግቡ አላማው ወአነሃ ሚን አያቲላህ ከአላህ ስብሓነ ወተዓላ ምን ውስጥ ነች? ተአምራቶች ውስጥ የምትመደብ መሆኗን ቱከሊሙ ናስ ከላመን ኻሪቀን ሊልዓዳ ሰው ልጆችን ታናግራለች እንስሷ ማለት እናንተ እኮ በአላህ ስብሓን ወተዓላ ማለት ነው ተአምር የምትገሰጹ አይደላችሁም እያለች ማለት ነው ሰው ልጆች የሰሩትን ማለት ነው ጸያፍ ተግባር ትነግራቸዋለች ማለት ነው እንስሳዋ ሒነ የቃዕ ኻሪቅ ማለት ማለት ነው ተአምር ይሆናል ሊልአደቲ ከአዳ ወጣ የሆነ ተአምርን ማለት ነው። ሒነ የቀውል ቀውል አለናስ በሰው ልጆች ላይ አላህ ስብሐነ ወተዓላ ንግግር የተረጋገጠ ጊዜና ይህን ትርጉም አይተናል። የተረጋገጠ የእሱ የአላህ ቃል የተረጋገጠ ጊዜ ማለት ምን ማለት እንደሆነ ወሒነ የምተሩነ ቢአያቲላህ የሰው ልጆች ሸክ ውስጥ በገቡ ጊዜ የምተሩን ማለት የሽኩን ቢአያቲላህ በአላህ ተአምራት ፈተኩኑ ሑጀተን ማስረጃ ትሆናለች። ወቡርሃነን ሊልሙእሚኒን ለአማኞች መረጃ ትሆናለች። ወሑጀተን አለል ሙዓኒዲን ሙዓኒድ ማለት ማለት ነው የሀቅ ጠላቶች ተጻራሪ የሆኑትን በእነሱ ላይ መረጃ ትሆናለች። ምን በማለት ያው እናንተ የሰሩትን ዝርዝር ነገር ትነግራቸዋለች። ከዛም በተጨማሪ ትፈርጃቸዋለች ከምን እንደሚመደቡ ማለት ነው። ወቀድ አንከረ በእርግጥ አስተባብሏል ይላል ባዕዱ ልሙዓሲሪን ከፊል ዘመነኛ ዘመነኛዎች ማለት ነው ሁሩጀ ሀዚህ ዳባ እቺ እንስሳ ትወጣለች የሚለውን አስተባበሉ። ወስተብዐዱ ዛሊከ ይህንንም ነገር ማለት ነው ሩቅ ነው አሉ። ይሄ መከሰቱ ሰረም የሚሆን አይደለም። የሚናገር እንስሳ እንዴት ይወጣል? ግልጽ ነው። እንደ ሰው የሚያወራ እንስሳ እንዴት ይመጣል ብለው እያሉ ነው ያሉት። ግልጽ ነው። ሰው ሰው ምን ያለው የፈበረከው ማለት ሮሞት እያወራ ነው አይደል እንደ ያለው ታዲያ ምን ይገርማል አላህ Subhanahu Ta'ala ማለት ነው። ይሄንን ጭንቅላት የሰጣቸው አምላክ አላህ ሌላውን ደግሞ እንዲናገር ማድረግ አይችልም። ይስተጢዕ አላህ Subhanahu Ta'ala ይችላል። ግን እነሱ እንዲህ አይነት ነገር የላቸውምና ሸይጣንም የሚሰሩትን ዘይኖላቸው ይነዳቸዋል እንደፈለገው ወባዕድሁም ዩአዊሉነሃ ሌሎቹ ደግሞ በሌላ ተፍሲር ያዞሩታል፣ ይቀይሩታል። ቢተእዊላቲን ፋሪጋ ባዶ የሆነ ተፍሲር ግልጽ ተፍሲራቸው ባዶነት የተሞላ ማለት ነው። ግልጽ የእሱ ዓላማ እኮ ባዶ የሆነ ዓላማ ነው ይባላል። ምንም ሙሉነት የሌለው ማለት ነው። ወለይሰ ለሁም ሁጀቱን ፊ ዛሊከ በዚህ ላይ ለማስተባበሉ መረጃ የሚባል የላቸውም። አነ ዑቁለሁም ሲዋ ሲቀር አነ ዑቁለሁም ላ ተተሐመሉ ዛሊከ አቅላቸው ብቻ ይህንን መሸከም ስላቃተው ነው። ግልጽ ነው። አቅላቸው ይህንን እንዲቀበል መጀመሪያ አላስፈላጊ ነገሮች ከልቦናቸው ተወግዶ ነው መግባት የሚችለው። ተጻራሪ ነገር ካለ እንዴት ሀቅ ይሰርጣል? ግልጽ ነው አለ። ስለዚህ ያ ነው ማለት ነው ትልቁ በላይ የሆነባቸው። ወልዋጅቡ አልሙእሚኒ በእያንዳንዱ አማኝ ላይ ማለት ነው ግድ ይላል አተስዲቁ እውነት ማለት ወተስሊሙ እጅም መስጠት ይገባዋል ማለት ነው። ፍጹም ታዛዥ መሆን አለበት። ሊማጃ አኒላሂ ወረሱሊህ ከአላህና ከመልእክተኛው ለመጣው ሊአና ሀዛ ሚን አልኢማን ቢልገይብ ምክንያቱም ይህ በሩቅ ነገር ምስጢር ከማመን ውስጥ ይመደባል አለዚ መዳህ አላሁ ቢሂ ልሙእሚኒን አላህ አማኞችን ያሞገሰበት ጉዳይ ነውና በገይብ ማመን አላህ አማኞችን አወድሷል አለዚነ ዩእሚኑነ ቢልገይብ ወዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን ብሏል ማለት ነው ስለዚህ ይሄ በሩቅ ነገር ሚስጥር ማመን መቻል አለብን ማለት ነው ሀዛ ወነስአሉ ላህ ልሂዳየተ ወተውፊቅ ስለዚህ ጉዳይ ይህንን ያክል ካልን በቂ ነው አላህን ስብሓን ወተዓላ ቅናቸው መንገድ እንዲመራንና ወተውፊቀ ሐቅን መንገድ ገጥመን የምንጓዝ አላህ እንዲያደርገን ለምነዋለን ሊማዕሪፈት ልሐቅ ሐቅን ለማወቅ ወልዓመል ቢህ በሱም ስለመስራት ያኛው አሳዲስ ስድስተኛው ማለት ነው ከትልልቅ የቂያማ ምልክቶች ውስጥ ጡሉዕ ሸምሲ ሚን መግሪቢሃ ፀሐይ ምን ከማለቷ ከመግቢያዋ መውጣቷ ነው ይላል ፀሐይ ከመግቢያዋ ትወጣለች ብልዓክስ በተቃራኒ ማለት እኛ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 እሱ ነው እሱን ነው የሚጠባበቁት። ግን ይወቁ የውመ ያእቲ ባዕዱ አያት ረቢክ የጌታ ተአምራቶች እኮ የመጡ ጊዜና የቂያማ ምልክቶች ማለት ነው። ላ የንፈው ነፍሰን ኢማኑሃ ነፍስ ማመኗ ምን አይላትም አይጠቅማትም። ለም ተኩን አመነት ሚን ቀብል ከዚህ በፊት ያላመነችውን ማለት ነው። ከዚህ በፊት ያላመነችውን እምነት ያ የቂያማ ምልክት ሲመጣ ብታምን ምን አይላትም? አይጠቅማትም። አው ከሰበት ፊ ኢማኒሃ ኸይራ ወይም ደግሞ ባመነችው እምነት ላይ መልካምን ያልሰራች ነው የዛለት ልስራ ብላ ብትነሳሳ ምንም ይጠቅማት የለም። ቁል እንተዚሩ ግን አስቀድማችሁ ምን በሉ ነው እንግዲህ አስቀድማችሁ ያ ቀን ከመምጣቱ በፊት ወደ አላህ ተመለሱ ወደ አላህ ተመለሱ እያለ ነው አላህ። ግን ይህን የማትቀበሉ ከሆነ ቁል ብለህ በላ ሙሐመድ ኢንተዚሩ ተጠባበቁ፣ ያን ቀን ከፈለጋችሁት እና ሙንተዚሩን እኛም ምንድነን ተጠባባቂዎች ነን። ግልጽ ነው ይላል አላህ ስብሓነሁ ወተዓላ። قال الحافظ ابن كثير في النهاية قال البخاري عند تفسيره هذه الآية حافظ ابن كثير بلو إلى النهاية البداية والنهاية بميلو كتاب لي قال البخاري بخاري بلو إلى عند تفسير هذه الآية إن أنكس سترقم مالتنا بلو إلى بخاري حدثنا موسى بن إسماعيل حدثنا عبد الواحد حدثنا عمارة حدثنا أبو زرعة حدثنا أبو هريرة قال قال رسول الله صلى الله عليه وسلم እንግዲህ ይሄ ሰነዱን ቆጠረልን ማለት ነው። ሰነዱ ላይ ያሉትን ማለት ነው ዘጋቢዎች ማለት ነው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ሰላም ብለዋል ላ ተቁሙ ሰዓቱ ሰዓቲቱ አትቆምም አሉ ነቢዩ ሐታ ተጥሎ አሸምሱ ፀሐይቷ እስክትወጣ ድረስ ሚን መግሪቢሃ ከመግቢያዋ ፈኢዛ ረአሃ ናስ የሰው ልጆች ፀሐይ ከመግቢያ ስትወጣ ሲያዩ አመነ የሰው ልጆች አመኑ አዎ የተባልነው ነገር ሆነ በቃ ከመግቢያ ወጣች ብሎ ሁሉም አንተ ሁል ጊዜ በዚህ ሲጠብቅ የነበረው ከዚህ ሲመጣ እንዴት ነው ሁለ <laughs> የተባልከው ነገር በጣም በቃ ተአምር የሚሆን ነገር ማለት አመነ ምን አለይሃ በእሷ በምድር ላይ ያለው ሁላ ያምናል። ፈዛከ ይህ ነው እንግዲህ ሂነ ላ የንፈዑ ነፍሰን ኢማኑሃ የተባለው ቀን ይሄ ነው። ነፍስ ማመኗ የማይጠቅም ቀን የተባለው ይሄ ነው። ለምተኩን አመነት ሚን ከዚህ በፊት ያላመነችውን ብታምን የተባለው ይህ ቀን ነው። ወቀድ አኽረጀሁ በቅየቱል ጀማዓቲ ኢለ ትርሚዚዩ ሌሎችም ጀማዎች ዘግቦታ ትርሚዚ ሲቀር ይላል። እንግዲህ ከሐዲስ ዘጋቢዎች ማለት ነው። ግልጽ ነው። አህሉ ሱና የሚባሉት ኢንታ ወቃለ ሰፋሪኒዩ ኢማሙ ሰፋሪኒ ብለው ይላሉ ረሂመሁላሁ ተዓላ ቃለ ልዑለማው ረሂመሁላሁ ተዓላ ዑለማዎች ብለው ይላሉ አላህ ይዘንላቸውና طلوع الشمس من مغربها صاي كما يبيها موتاتها ثابت بالسنة الصحيحة بسهي هاديسي ترقاقتن والأخبار الصريحة قلت بهنم تككلن يانا قلت بهنم أخبار زينا وري يتقينن حديث مال بل وبالكتاب المنزلي الله باوردو كتاب ميترقاقتن على النبي المرسل የአለ ነቢይ ልሙርሰል ነቢይና መልእክተኛ በሆኑት ላይ ባወረደው ማለት ነው የተረጋገጠ ነው ቃለ ተዓላ ይህንን በማስመልከት አላህ ስብሓን ወተዓላ ብሏል የውመ ያእቲ ባዕዱ አያቲ ረቢክ ላ የንፈው ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብሉ አው ከሰበት ፊ ኢማኒሃ ኸይራ አጅማዕ አልሙፈሲሩን ይህንን የቁርአን አንቀጽ በመፈሰር ላይ አንድ ሆኗል ዑለማዎች አው ጅምሁሩሁም ወይም አብዛኞቹ አላ አነሃ ጡሉዕ ሸምሲ ይህ የተባለው የፀሐይ ምን ማለት ነው መውጣት ነው ሚን መግሪቢሃ ከመግቢያው ወሐሲሉ ዛሊከ ይህ ክስተት አለ ወሐሲሉ ذلك የዚህ ክስተት እውነታው ወልመቅሱዱ ሚን አልአየት አልከሪማ ከቁርአኑ ማለት ነው የተፈለገው አነ መን ለም የኩን ኢማኑሁ ሙተሐቂቀን ኢማኑ የተረጋገጠ ያልሆነ ሰው ኢዛ ጧለዓት ሸምሱ ፀሐይቷ ምን ስትል ስትወጣ ኢማኑ የተረጋገጠ ያልሆነ ሰው لم ينفعه تجديد الإيمان ኢማኑን ማደስ ምን አይለው አይጠቅመውም። ኢማኑን ቢያድስ የዛን ለት ከዚህ በፊት ያላመነውን ኢማኑን ላድስ ቢል የማይሆን ነገር ነው። ወለም የንፈዐሁ ፊዕሉ ብሪ ሚን ጀሚዕ ለዓማል ሁሉንም ተግባራቶች ላይ ያለን መልካም ስራ ልስራም ቢል ምን አይለው አይጠቅመውም። ለምን? لأنه ምክንያቱም ፈቀደ ልኢማኑ አለዚ ኢማንን አጥቷልና ሁወ ልአሳሱ ሊማ ዐዳሁ ከሱ ውጭ ላሉት መሰረት የሆነውን ኢማንን መጀመሪያ አላመነ። ኢማን ከሌለ አሁን የዛለት መልካም ልስራ ብትል ይሆናል እንዴ? ቅያማ ምን ሲል ሲቆም መልካም ስራ ልስራ ብለህ ብትር ፀሐይ ከምኗ ከመግቢያ ስትወጣ ስራ ልስራ ብለህ ብትል ይሆናል እንዴ አይሆንም ከዚህ በፊት ያመንከው ኢማን ነው ሚና መጫወት የሚችለው እሱ ነው ለሌለት ለተቀሩ ስራዎች ሁላ ምን አሳስ ማለት ነው መሰረት የሆነው من تلك الأعمال فلا ينفعه إيمانه ኢማኑሁ አልሐዲስ ሂነኢዚን በዛ ጊዜ አዲስ ኢማን ማመን የሚባል ነገር የለም ወላ ማ ሰደረ ሚንሁ ቀብለ ዛሊከ ከዛ በፊትም የመነጨ አንድም ነገር ተቀባይነት የለውም ሚን አልኢሕሳኒ ያው ከመልካም ተግባር ወዓመል ልብር መልካም መስራት ጥሩ ስራዎች ሚን ሲለት ልአርሓም ዝምድናን መቀጠል ወኢዕታቅ ሪቃብ ባሪያን ሑር ማለት ወቂራ አድያፍ እንግዶችን ማስተናገድ وغير ذلك مما هو من مكارم አልአኽላቅ ሌሎችንም የተቀሩ ጥሩ ስነ ምግባሮችን የዛለት ልላበስ ልስራ ብትል ምንም ትርጉም የለውም። ሊአነሃ አላ ገይሪ አሳስ ያለምን ነች ያለ መሰረት ነች። መሰረቱ አልፏል። ያለ መሰረት አልፏል ማለት ነው። ግልጽ ነው። ቃለ ተዓላ አለዚነ ከፈሩ ቢረቢህም አዕማሉሁም ከረማዲን እሽተደት ቢሂ ሪሑ ፊ የውሚን ዓሲፍ ተነሱ አላህ ስብሓነ ወተዓላ ምን ይላል አለዚነ ከፈሩ እነዚያ የካዱት ይላል ቢረቢህም በማ በጌታቸው የካዱት አዕማሉሁም ስራቸው ይላል ልብ በሉ እዚህ ጋር እነዛ በጌታቸው የካዱ አዕማሉሁም ምናቸው ስራቸው ከረማዲን ልክ እንደ አመድ ነው ይላል ኢስተደት ቢሂ ሪሑ ንፋስ በብርቱ የነፈሰበት ማለት ነው። አመድ ነው ስራቸው። ፊ የውሚን ዓሲፍ በምን በነፋሻ ቀን ንፋሱ በኃይለኛ በሚነፍስ ቀን ንፋስ እንደሚነፍስበት ምንድነው አመድ ነው ስራቸው። እስቲ በነፋሻ ቀን አመድን ሲያገኝ ስራ እንዴት ነው? አመድን ሲያገኝ ንፋስ እንዴት ነው የሚያደርገው? ብትንትኑን ነው አይደል የሚያወጣው አታገኘውም ግልጽ ነው እንደዛው ነው ስራቸው ብትንትን የሚሆነው ማለት ነው የሰሩት ስራ ተቀባይነት የለውም ማለት والإيمان الحادث አዲስ የሚባል ኢማን في ذلك الوقت በዚህ ወቅት ليس مقبولا ተቀባይነት የለም ሰውየው ምሳሌ ገርገራ ላይ ሆኖ አመንቱ ቢላህ ቢል ይሆናል ልክ ፊርአውን ማለት ነው ጉሮሮውን ሲያዝ እንደዛ አነ ረብኩም እንዳላለ ማለት ነው አመንቱ ቢረቢ ሃሩነ ወሙሳ አለ አላህ ስብሓነ ወተዓላ አልአን ወቀድ አሰይተ ቀብሉ በማለት አላህ ስብሓነ ወተዓላ አልተቀበለውም ማለት ነው። ስለዚህ እኛ የሆነ ነገር የቂያማ ምልክት ሲመጣ የተለያዩ ነገሮች ሲከሰቱ ብናምን ምንም ትርጉም የለውም ማለት ነው። ግልጽ ነው። ምክንያቱም ኢማን በዛ ሰዓት የሚጠቅምበት ሳይሆን ከዛ በፊት የሰራው ኢማን ነው ሊጠቅም የሚችለው ማለት ነው። ወቀድ አክረጀ ሸይኻኒ ቡኻሪና ሙስሊም ደግሞ ይህንን በተመለከተ ዘግቧል። ወገይሩሁማ ሌሎቹም ማለት ነው من حديث أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لا تقوم الساعة ساعتي تقوم مال نبي حتى تطلع الشمس من مغربها فإذا طلعت وراءها فإذا طلعت يوتاش كزي وراءها الناس يسو لجوج يا يواتر يسو لجوج يا يواتر آمنوا أجمعون آمنوا أجمعون كلهم بزامن ይላሉ ያምናሉ فذلك حين لا ينفع نفسا إيمانها فذلك يكون እነሱ ያመኑት ማለት ነው ሁኔታ حين لا ينفع نفسا إيمانها አንዲት ነፍስ ኢማኗ በማይጠቅማት ቀን ነው ምን ያሉት ያመኑት وقال الإمام ابن كثير إمام ابن كثير ብሎ ይላሉ وفي الحديث الذي رواه الإمام أحمد والترمذي وصححه النسائي وابن ماجه من طريق عاصم بن أبي النجود آه، أبي نجود شدة قال له ها ولدت لي نجودي عن زر بن حبيش عن صفوان بن عسال سمعت رسول الله صلى الله عليه وسلم يقول كنبي سمى إلى صفوان بن عسال مالتنا من سئلوا إن الله فتح بابا قبل المغرب الله سبحانه وتعالى بمئراب أقتاجع من كفتاله በርን በምዕራቡ አቅጣጫ በር አለ። አርዱሁ ጎኑ ሰብዑን ሰባ የሚያስጋልብ ማለት ነው። አው ቃለ አርበዑን ወይም አርባ ያስኬዳል። አርባ ዓመት ነው፣ አርባ ቀን ነው። እዚህ ጋር የተጠቀሰ ነገር የለም። እዚህ ጋር ግን መጣና ምን አለ? አርበዑነ አመን አለ። አመቱን ጠቀሰ ማለት ነው። ሰብዑነ ዓመን ወይም ደግሞ ሁለት ዘገባ አለ ማለት ሰባ የሚል አለ አርባ ዓመት የሚያስኬድ አለ ሊተውበቲ ያ ምን ያክል ትልቅ ነው ማለት ነው በሩ ያ ለምንድን ነው ለተውባ የተዘጋጀ ነው ማለት ነው ሊተውበቲ ለተውባ ሁል ጊዜ ሰዎች ተውበት ሲያደርጉ ያ ተውበታቸው የሚገባው በዛ ነው ማለት ወደ አላህ Subhanahu Ta'ala ሲመለሱ ማለት እያንዳንዱ ስራ ወደ አላህ Subhanahu Ta'ala ይወጣል ብለናል አይደል መልካም ስራዎች ይወጣሉ ግልጽ መልካም ስራዎች ወደ አላህ Subhanahu Ta'ala ይጓዛሉ ብለናል አይደል ቁርአን አንቀጽም አለ ስለዚህ ተውባ የሚገባበት ግን በር በዛ ነው ثم لا يغلق እሱ ያ በር ምንም እስከ ቂያማ ድረስ እንግዲህ ሂደቱ አይዘጋም መቼ ሲቀር ከቂያማ ምልክት ከቂያማ በፊት ሐታ ተጥሉ አሸምሱ ሚን መግሪቢያ ፀሐይ ከመግቢያዋ መልስ እስክትወጣ የዛን ጊዜ ያ በር ይዘጋል ምክንያቱም መውጫው ግልጽ ነው አለ የመውጫው ላይ ሲደርስ ማለት ነው ያ በር ይዘጋል هذه الاحاديث እነዚህ ሐዲሶች المتواتره متواتر የሆኑ ሐዲሶች ተገኝተዋል ማለ አየት الكريمه ከተከበረው የቁርአን አንቀጽ ጋር ደሊሉን እኚህ ሁላ ምን የሚሉ ናቸው የሚያመላክቱ ናቸው ማለት ነው አላ አነ መን አሕደተ ኢማንን ኢማንን የሚፈጥር አው ተውበተን ወይ ተውበትን የሚፈጥር አዲስ ማለት የዛን ቀን ስታይ አዲስ ተውበት አደርጋለሁ ብትል ባዕደ ጡሉዕ ሸምሲ ፀሐይ ከወጣ በኋላ ሚን መግሪቢያ ሚንሁ ከሱ ምን የለውም ተቀባይነት የለውም ወይነማ ካነ ከዛሊክ እንደዚህ የሆነበት ምክንያት ለምንድን ነው ለምንድን ነው ተውበትን አላህ ማይቀበለን በዛ ጊዜ ተውበት ብናደርግ እስትግፋር ብናደርግ ማይቀበልን መልካም ስራዎችን ማይቀበልን ለምንድን ነው ወላሁ አለም ሐቂቃው የሚያውቀው አላህ ነው። ሊአነ ዛሊከ ሚን አሽራት ሰዓ ምክንያቱም የቅያማ ምልክት ነው። ወአላማቲሃ አዳላ የሚያመላክቱ ማለት ነው። ቅያማ እንደሚቆም አመላካች ነገር ናቸው። አላ እክትራቢሃ በቅርብ ጊዜ እንደሚከሰት ማለት ነው። ፀሐይ ከመግቢያ ወጣች ማለት ቅያማ ቆመ ማለት አይደለም አይደል? ግን ቅርብ መሆኑን አሁን በቅርብ ክስተቶ በቅርብ ወቅቶች ላይ እንደሚከሰት ያመላክታል። አው ምን ኢክትራቢሃ ወዱኑዊሃ ግልጽ ነው። ዱኑቡና ኢክትራብ አንዱ ፈዑሚለ ዛሊከ ልወቅቱ በዚህ ጊዜ እንግዲህ ሰዎቹ ሙዓመላ ተደርጓል። ያው የነሱ ሰዎቹ ታስቦባቸዋል ማለት ነው። ዛሊከ ልወቅት ሙዓመለተ የውመል ቂያማ ቂያማ እንደቆመ ተደርጎ ነው የሚታሰበው በእነሱ ላይ የሚታሰብባቸው ቂያማ እንደቆ ቂያማ ለታንተ ቂያማ ቆሞ ምንዳ ነው እንጂ ያለው ሂሳ እንትን አለ እንዴ ስራ አለ እንዴ ቂያማ ቀን ቂያማ ሲቆም እዛ ስራ ለስራ ምናምን ብለ ሰላት ምናምን አለ የለም እዛ በቃ ስራ ምንዳ ብቻ ነው ያለው ሰላት የለ ዘካ የለ እኔ ደስ ብሎኛል ልስገድ ብትልም የለም የሰራውም ከዚህ ጀነት ውስጥ ገብታ አንተ ከጀነት ውስጥም ሰላት ልስገድ ማለት የለም ግልጽ ነው ምንም ነገር የለም خلاص ደስታ በቃ የዛን ጊዜ የምን ነው የስራን ውጤት የምታይበት ቀን ብቻ እና ብቻ ስለዚህ ቂያማ እንደ ቂያማ ቀን ታስቦ ነው ስራ የማይሰሩት ነው ግልጽ ነው ቂያማ ሰው ልጆች ተሰብስበው የፍርድ ቀን ስራ ስለማይሰራ كما قال تعالى الله سبحانه وتعالى እንዳለው هل ينظرون إلا أن تأتيهم الملائكة أو يأتي ربك أو يأتي بعد آيات ربك يوم يأتي بعد آيات ربك لا ينفع نفسا إيمانها لم تكن آمنت من قبل إلى آخر الآية وقوله تعالى فلما رأوا بأسنا إلى الله فلما رأوا يتملكت جزينا بأسنا ينيان كتعات أسمالتنا قالوا بلالو آمنا بالله በአላህ አምነናል አሉ። ቅጣቱን ሲያዩት ማለት ነው። አመና ቢላሂ ወህደው በሱ በብቸኝነቱ አምነናል አሉ። ወከፈርና ክደናል አሉ። ቢማ ኩና ቢሂ ሙሽሪኪን ከዚህ በፊት ስናጋራው በነበርነው ክደናል አሉ። አላህ ምን አለ? ፈለም የኩ የንፈዑሁም ለእነሱ እኮ የሚጠቅማቸው አይደለም። አንተ ቅጣት ስታይ ማመን የሚጠቅም አይደለም። ለማ ረአው ባእሰና ምናችንን ሲያዩ ቅጣታችንን ሲያዩ ማለት ነው። ማመናቸውንም ፋይዳ የለውም ማለት ነው። አንተ አይደለም ተማሪ ራሱ ልቀጣው ስትል ተውበት ሲያደርግ ይሄ አይደለም የሚፈለገው ቅጣት። ሁለተኛ የለመደኝም ቢላል መልሶ ደግሞ ያጠፋና ሁለተኛ የለመደኝም ግልጸው አለ አይ ከአሁን ወዲያ ምንም አላጠፋም ቢላል ከዛ በፊት የመከርከውን የገሰጽከውን ነገር ሲያስታውስ ትልቁ ነገር ማጤን ጭንቅላቱን ሲጠቀም ነው ማለት ነው ትልቁ ግብ። ከዛ ምን አለ አላህ ሱነት አላህ የአላህ ደንብ አለ ሱነት አላህ የአላህ ደንብ አለቲ ያቺ ቀድ ኸለት ያለፈችው ፊ ዒባዲሂ ቀድ በእርግጥ ኸለት ምን ብላለች አልፋለች የአላህ ደንብ በእነሱ ላይ ተረጋግጣ ደንቡ ምንድነው ቅጣቱ ማለት ነው ግልጽ ነው በቃ ሱነት አላህ የአላህ ደንብ አለቲ ያቺ ቀድ ኸለት ያለፈችዋ ቀድ በእርግጥ ኸለት አልፋለች ፊ ዒባዲ በባሪያዎቹ ላይ ማለት ያለፈው በእነሱ ላይ የተረጋገጡ ሆኗል። ወኸሲረ ከስረዋል ሁናሊክ እዚህ ላይ ሁናሊክ እዚህ ዘንድ አልካፊሩን ከሃዲያኑ። ስለዚህ ምንም ቅጣት ስታይ ማመን ምንም ትርጉም የለውም ነው። ወቃለ ተዓላ ፈሀል የንظሩነ ኢለ ሰዓተ አን ተእትየሁም በግተተን አላህ ምን አለ? ሰዎች ምን የሚጠባበቁት ነገር አላቸው እንዴ? የሰዓቲቷን መምጣት እንጂ ለምንድን ነው ማያምኑት? ቂያማ መምጣቱን ነው እንደ የሚጠባበቁት። በግተተን በምን ይላል? በግተተን ማለት ማለት በድንገት ፈቀድ ጃአ አሽራጡሃ ምኗ መጥቷል? ምልክቶቿ መጥቷል። በቃ የቂያማ ምልክቶች መጥቷል ይላል። ፈአና لهم እንዴት ማለት ነው። አሁን ጥያቄ ነው፣ እስትፍሃምያ ፈአና ለሁም ኢዛ ጃአትሁም ዚክራሁም ፈአና ለሁም ለነሱ እንዴት ይጠቅማል ማለት ነው። እዚህ ጋር ፈአና ለሁም እንዴት ይጠቅማቸዋል ለነሱ ኢዛ ጃአትሁም እነሱ ዘንድ የመጣችላቸው ጊዜና ዚክራሁም ምናቸው ተግሳጻቸው ማለት ነው። ዚክራሁም የነሱ ማስታወስ ፈአና ለሁም እንዴት ይጠቅማቸዋል ነው። ልብ በሉ። ፈአና ለሁም ለነሱ እንዴት ይጠቅማቸዋል? ኢዛ ጃአቱም እነሱ ዘንድ የመጣች ጊዜና ምኗ ቂያማ ማለት ነው። ቂያማ የመጣች ጊዜ ማለት ነው። ወይም ደግሞ የቂያማ ምልክቶች የመጡ ጊዜ እንዴት ይጠቅማቸዋል? ዚክራሁም ይህንን ምን ማለታቸው ማስታወሳቸው ግልጽ ነው። ማመን ነበረብኝ እያሉ ማለታቸው ምን ይጠቅማቸዋል ይላል ምንም የሚጠቅማቸው ነገር የለም ይላል طيب وقال ايضا وقال ብሏል ايضا በድጋሜ في تفسيره በተፍሲሩ ማለት ነው ብሎ ይላል في تفسيره በተፍሲሩ لا ينفع نفسا ኢማኑሃ ለም ተኩን አመነት ሚን ቀብል የሚለውን የቁርአን አንቀጽ በተመለከተ አይ ማለትም ኢዛ አንሻ አልካፊሩ ኢማንን አንድ ካፊር ኢማንን ቢያነሳ አለ ኢማንን ቢያነሳ ማለት ማለት ነው ማመን ቢጀምር የውመይዚን የዛን ቀን ላ ሚን ከሱ ተቀባይነት የለውም ፈአማ መን ካነ ሙእሚነን ቀብለ ዛሊክ ከዛ በፊት ግን አማኝ የነበረ ሰው ፈኢን ካነ ሙስሊሐን መልካም ሰሪ ከሆነ ፊ ዐመሊ በስራው ወሆ ቢኸይሪን ዐዚም የዛን ቀንም ምን ላይ ነው ያለው? ትልቅ ኸይር ነው ያለው አይደል? ከዚህ በፊት የሰራ ሰው አሁንም በትልቅ ነገር ላይ ነው ይላል። ወኢን ለም የኩን ሙስሊሐን ምን ባይሆንም መልካም ሰሪም ባይሆን ይላል። ወኢን ለም የኩን ሙስሊሐን ይላል። ፈአደሰ ተውበተን ሂነ ኢዲን ወኢን ለም የኩን ሙስሊሐን ፈአደሰ ዐዚም አለን እሱ ላይ አለቀ። ወኢን ለም የኩን ሙስሊሐን ሙስሊሕ ግን ካልሆነ ከዚህ በፊት የሰራው መልካም ስራ ከሌለው ፈአህደተ ተውበተን ሂነ ኢዲን የዛን ጊዜ ተውበትን ምን አለ ፈጠረ ለም ትቅበል ሚንሁ ተውበቱ ተውበቱ ተቀባይነት አይኖረውም ከማ ደለት አለይህና በእነዚህ ላይ እንደሚያመላክተው አልሐዲቱ ልከቲራ ወአለይህ ዩሕመሉ ቀውሉሁ ተዓላ የአላህ ስብሓን ወተዓላ ንግግርን በዚህ ላይ ሊካተት ይችላል አው ከሰበት ፊ ኢማኒሃ ኸይራ አይ ወላ ዩቅበሉ ሚንሁ ከስቡን አመልን ሳልሕ የሚሰራ አንድ መልካም ስራም ተቀባይነት የለውም ኢዛ ለም የኩን አሚለን ቢሂ ቀብለ ዛሊክ ከዚህ በፊት በዛ ነገር ሰርቶ ካልነበረ ይላል ኢንተሃ ኢንተሃ ከላሙ وقال البغوي رحمه الله إمام البغوي بليلة رحمه الله تعالى يوم يأتي بعد آيات ربك لا ينفع نفسا إيمانها لم تكن آمنت من قبل ብለን ቅድም ያነበብነውን የቁርአን አንቀጽ ሲፈስሩ أي لا ينفعهم الإيمان ኢማን አይጠቅማቸውም عند ظهور الآية التي ያችን አንቀጽ በይፋ የወጣች ጊዜ تضطرهم إلى الإيمان በሱ በማመን የምታስገድደው የሆነችዋ የቅያማ ምልክት የመጡ ጊዜ ማለት ነው። የሰው ልጅ የግዱን ያምናል ማለት ተርጠሩ ማለት የሚያስገድዳቸው አንተ እነዚህን ሁላ ተአምር መሲሕ ደጃልን አይተ ግልጽ ነው። የእጁጅና ማእጁጅን አይተ እቺን ዳባ አይተ ፀሐይ ከምኗ ከመግቢያ ስትወጣ አይተ የግድህን ታምናለህ። በቃ ይህንን የሰራው እንዲሁ ዝም ብሎ አይደለም የተከሰተው ማለት ነው። ስለዚህ እነዚህ ነገሮች ሲመጡ ብታም አስገዳጅ ነገር መጥቶ እንጂ በሌላ ሁኔታ አይደለም እያመንክ ያለው። አው ከሰበት ፊ ኢማንያ ኸይራ ዩሪዱ ላ ዩቅበሉ ኢማኑ ካፍር የአንድ ከሃዲ ተግባር ተቀባይነት የለውም ወላ ተውበቱ ፋሲቅ የፋሲቅም ተውባ ምንም ትርጉም የለውም ይላል وقال القرطبي في تفسيره አሁን እንግዲህ እንዴት ዑለሞች እንደፈሰሩት ከዚህም ኢማሙ አልበጋዊ ያሉትን እብን ከቲር ያለውን አሁን ደግሞ ቁርጡቢ ያለውን ያመጣል። ኢማሙ ቁርጡቢ ታላቅ የተፍሲር ሰው ናቸው። በተፍሲራቸው ምን ይላሉ? እሳቸው ደግሞ ቃለ ልዑለማ ዑለማዎች ብሏል። ወኢነማ ላ የንፈዑ ነፍሰን ነፍስ እኮ የማይጠቅመው የሆነው ኢማኗ እንደ ጡሉኢሃ ሚን መግሪቢያ ሊአነሁ ኸለሰ ኢላ ቁሉቢህም ወደ ልባቸው ሰርጿል አሉ። من الفزع ምኑ ድንጋጤው ሰርጿል። ما تخمد معه كل شهوة ما تخمد ما تخمد ብሏል ቱክሚዱ ቢለው ደስ ይለኛል። ማ ቱክሚዱ ማዐሁ ከእርሱ ጋር የምታጠፋ የምታዳፍን ማለት ነው። ምን كل شهوة ሁሉንም ስሜት ሚን ነፍስ የነፍስ ፍላጎትን ማለት ነው። ወተፍቱሩ በቃ የምታቋርጥ የሆነች ኩለ ቁወቲን ሁሉንም ቁዋ ሚን ቁወል በደኒ የአካል ቁዋል ማለት ነው። ምን ማለት ነው? አንተ ከዚህ በፊት ብዙ ስሜቶች አሉ። የመብላት ስሜት፣ የመጠጣት፣ የመጫወት፣ የመጥፎ ነገር ስሜት። ይሄ ብዙ ስሜቶች እንግዲህ እኛ ዘንድ ብዙ አይነት ስሜት ነው ያለው። አላህ Wa Ta'ala የማይወደውም ስሜት አለ አይደል? ውስጣችን ያለ ግልጽ ነው። ያንን ስትተገብረው ነው ተጠያቂ አይደል? ይህ ሰው ይላል ይህ ሰው እነዚህን የቂያማ ምልክቶች ማለት ነው ሲያይ ልብ ውስጥ ማለት ነው ከድንጋጤ የተነሳ ሱብሃንአላህ ከድንጋጤው የተነሳ ውስጡ ያሉትን ስሜቶች በአጠቃላይ ምን ይሉታል? ያጠፉታል። ያጠፉታል። ስሜቶቹን በአጠቃላይ ፍላጎቶቹ ነው። ከዛ ወደ አላህ ልመለስ ነው በቃ የሚለው ወደ አላህ ስሜቶቹ ምን ብለዋል? ደርዝዘዋል። በቃ ዝሙት ልስራ፣ መጥፎ ነገር ልስራ፣ ቁማር፣ ዱርይነት፣ ወንበዴነት ያ ውላ ፍላጎት በአንድ ጊዜ ከድንጋጤው የተነሳ ምን ያህል ወድሞ ቁጭ ይላል ማለት ነው። ከዛ በኋላ ልም ከዛ በኋላ ልስራ ቢል ይሆናል ያስወጣልህ እኮ አንተ አይደለም ታግለ ጥረግረ ሳይሆን ያ ነገር ነው ያስወግደልን ፈየሲሩ الناس كلهم ሁሉም ሰው ይሆናል لإيقانهم ሁሉም የቂን ብሏል። የቂን ስላሉ بدنو القيامة ቂያማ መድረሱን في حال في በሁኔታቸው من في حال የእነሱ ሁኔታን ሲናገር في حال من حضره الموت ሞት እንደተጣደበት ሰው ወይም ሞት እንደቀረበበት ሰው ገርገራ ላይ እንዳለ ሰው ነው ሁኔታቸው አሉ ፊ እንቅጣዕ ደዋኢ አሁን ሊሞት ያለ ሰው ምን ይቋረጥበታል? እንቅጣ ኢደዋይ ከዚህ በፊት የሚጎተጉቱት የሆኑን ነገሮች ሁላ ይቋረጣል። አንተ ልትሞት ብለህ ምናምን ነገር ገርገራ ላይ ያለ ዝሙት ካልፈጸምኩ ሌላ ነገር መጥፎ ነገር ከምር ካልጠጣው ምናምን ይላል እንዴ ሰውዬው ገርገራ ላይ ሆነ ደዋ የሚባሉ ነገር ወደዛ ምን የሚሉ የሚጠሩ ነገሮች ሁላ ማለት ነው ምን ይላል ይቋረጣል ኢላ አንዋዕ ልመዓሲ የተለያዩ ወንጀሎች አኑም ከሱ ወቡጥላኒሃ ከንቱ ይሆናሉ። በቃ ምንም እንደ ባጢል ከንቱ ነገር ነው የሚያስባቸው። ፊ አብዳኒህም በአካላቸው ያለው ማለት ነው ያለው ሁላ ባጢል ከንቱ ነገሮች ሁላ ማለት እነዚህ ሰዎችም እንደዛው ማለት ነው። ፈመን ታበ ተውበት ያደረገ ፊ ሚትሊ ሀዚህ ለሃል በዚህ ሀል ላይ ያለ ሞት ገራ መጥቶበት ላይ ማለት ነው ተውበት ሊያደርግ ቢል ለም ትቅበል ተውበቱ እንደዛው ሊሞት ሲል ሰውየው ተውባ ላድርግ ቢል አይል አስተግፊሩላህ ቢል ምንም ትርጉም የለውም ግልጽ ነው አለ ለም ትቅበል ተውበቱ كما لا تقبل توبة من حضره الموت ይላል قال صلى الله عليه وسلم ነቢዩ عليه الصلاة والسلام ብሏል إن الله يقبل توبة العبد አላህ እኮ የባሪያውን ተውበት ይቀበላል ما لم يغرغر ገርገራ ላይ እስካልሆነ ድረስ ጣረሞት ጣረሞት ላይ ካለ ግን ተቀባይነት የለም። أي تبلغ روحه ራእሰል ሐልቂ የግሮሮ ጫፍ ላይ እስክደርስ ድረስ ማለት ነው። ራእስ ማለት ያው ጭንቅላት ማለት ወዳሊከ ይህ እንግዲህ መቼ ነው ከተባለ ወቅተል ሙዓየና ሁሉም ነገር ሙዓየና ሆነልህ። ሙዓየና ማለት ፍንትው ብሎ በዝርዝር አያሃቸው። አለዚ ዩራ ፊሂ ያ የሚታይበት ነው። አንተ ሞት እኮ መጥቶ መለከል ሞት ሲይዝ ዩራ ፊሂ መቃደሁ ሁሉም ሰው መቀመጫውን ያያል። ሚነል ጀነት የጀነትም ከሆነ አው መቃደሁ ሚነና ወይም የእሳትም ይሁን ያያል። ለምንድን ነው አንዳንድ ሰዎች ሲሞቱ ፊታቸው ጠቁሮ ነው የምታየው? ነብዩም ተናግረዋል። ግን በዋቄ ደግሞ ሰው የሚያየው ነገር ሙጅሪም የሆኑ ሰዎች ፊታቸው ሲሞቱ ጥቁር ብሎ ነው የሚታይ ሰው ጀናዛ የሚያጡ ሰው ነው በደንብ የሚያውቅ። እንዲህ ሳል የሆኑ ሰዎች ደግሞ ፊታቸውን እኔ አይቻልም። በጣም ሳል የሆነች ሰው ፊታቸው ራሱ ያበራል ማለት ሐቂቀተን እንዶ አንዳንድ የሞቱ ምን ራሱ የማይመስልበት ሁኔታ አለ። ሐቂቀተን ነብዩ አለይሂ ሰላም ተናግሯል። ለምንድነው ከሚያየው ደስታ ልክ መለከል ሞት መጥቶ ጉሮሮውን ሲይዘው ሩሑ ሊወጣ ሲል ጀነት ቦታን ያሳየዋል። መናዚሉን ማለት ቦታውን ግልጽ ነው። የዛን ጊዜ ከደስታ የተነሳ ይፍነከንካል። አይኑ ተከትላ ትሄዳለች ሩሑን እጽዋለ ፊቱ ከዛ የተነሳ ያበራል። የዛ ነጸብራቅ ማለት ነው በቃ ይደስተው እንዲሁም ደግሞ መጥፎ የሚሰራ ሰውም እንደዛው መቃዱ ሲታይ በቃ ሀዛ መሲሪ እያለ ይሄ ነው መመለሻ እያለ ማለት ነው። ከዛ የተነሳ ውጤቱ የሚያንጸባርቅበት ነገር መጥፎ ነገር ነው፣ ይጠቁራል ማለት ነው። ነው። ይሄ ነው የፈጠረበት ነገር ማለት ነው። ስለዚህ ፈልሙሻሂድ የሚመለከት ሰው ታዲያ አሁን እሱ ጀነትን በማየት ወይ የሚቀመጥበትን ቦታ እያየ ነው። እንዴት ብሎ ነው የዛን ሰዓት አሁን በቃ ልስራ ብሎ ቢል ይሆናል እንዴ? ቦታዬን አይቼዋለሁ፣ በቃ ከአሁን ወደ ተወት ጥሩ እንዲሆንልኝ መልካም ልስራ ቢል ይሆናል እንዴ? የሚሆን ነገር አይደለም። والمشاهد لطلوع الشمس من مغربها مثله مثله የእሱ አምሳያ ነው። በቃ ፀሐይንም ከመግቢያዋ ምን ስትል ስትወጣ የሚያይ ሰው እንደዛው ነው። በቃ ምንም ትርጉም የለውም። وعلى كل ያው እንግዲህ እስካሁን ያልነውም ብለናል። ሁሉም እንዳለ ሆኖ አሉ ፈሃዳ ሐዲሱን ዐዚም ይህ ሐዲስ ነው። ወሐውሉን ሙፍዚዕ በጣም አስደንጋጭ ማለት ነው። ምንድነው? አምር ነው። በጣም አስደንጋጭ ጉዳይ ነው። ሐውል ማለት አምሩን ሸዲድ ማለት ብርቱ ነገር እዚህ አስደንጋጭ ዩእዚኑ ይህ ነገር የሚያውጅ ነው። እነዚህ ነገሮች እንግዲህ በከንቱ ዝም ብለን መማር ብቻ አይደለም፣ የሚያሳውቅህ ነገር የሚያሳውቅህ ነው፣ የሚያውጅ ነው። ቢተቅይሪ ኒዛም ልከውን አላህ ስብሓነሁ ወተዓላ የዚች ዩኒቨርስን ሁኔታ በአጠቃላይ ማለት ነው ግልጸዋለ ገሃዱን ዓለም ያለውን ኒዛም ማለት ነው አላህ ይቀይሯል። ኒዛሙን ስርዓቱን ወቁርቢ ቂያም ሰዓ ሰዓቲቷ ደግሞ ቅያማ መቃረቧን የሚያሳይ ነው። ወፊህ ደሊሉን አላ ዐዚሚ ቁድረቲላህ አላህ ቀዲር መሆኑን የምናይበት ታላቅ መረጃ ነው። ዋና ሀዚህ ሸምስ ሙደበረቱን ለፀሐይ የሚሰግዱ አሉ አይደል? ግን ፀሐይ ራሱ ማለት ነው የሚያስተናብራት አለ። ግልጽ እንደዛ ቢሆን አይ እኔ አልወጣም ማለት አትችልም ማለት የሚያቀናብራት የሚያስተናብራት ስላለ ማለት ነው። መክሉቀቱን ፍጡር ነች ያዕተሪሃ አልኸለል እሷ ላይም እኮ ክፍተት የሚባል ነገር ሊያጋጥማት ያዕተሪሃ ማለት ያዕተሪድ ማለት ሊያጋጥማታል ኸለል ቢኢዝኒላሂ ተዓላ በአላህ ፍቃድ እንግዲህ ኸለል የሚባለው ነገር ያጋጥማታል። ሀዛ ይህ ነው እንግዲህ ይህንን ይመስላል ፀሐይ ከመግቢያዋ እንደምትወጣ ያየንበት የቅያማ ምልክት ይህንን ይመስላል። ወነስአሉላህ ዐዘ ወጀል አላህን ስብሓነ ወተዓላ ይልቅና ባለቤት ይሆነውን እንለምነዋለን። አየርዙቀን አልኢማነ ኢማንን እንዲሰጠን አሳዲቅ እውነተኛ የሆነ ወልየቂን እርግጠኝነትንም አላህ እንዲሰጠን በቃ የተነገረንን የቁርአንና የሐዲስ ምክር የቂን እንድንል አናፊ አለዚ የድፈዑ ኢለል አመል ሳሊህ ወደ መልካም ስራ የሚገፋፋንን ኢማን አላህ እንዲሰጠን አሳሊህ ወልስቲዕዳድ ቢዛድ ናፊዕ ጠቃሚ የሆነ ዝግጅትም እንድናደርግ አላህ ኢማንን እንዲሰጠን እንጠይቀዋለን። ሊየውም ልማዓዲ ለምን ለቅያማ ማለት የውም ልማዓድ ማለት ማለት መመለሻው ቀን አረ ቅያማ ማለት የውም ልማዓድ ለቅያማ ቀን ማለት ቀብለ ፈዋቲል ፉርሳ ፉርሳ ሳያልፍ ፉርሳ ማለት ማለት እድል ማለት ይህ እድል ሳያልፍ ይህንን እድል ተጠቃሚ እንድንሆን አላህ ይወፍቀን ይላል ወኒሃየቱል አጀል እድሜ የሚባለው ነገር ከማለቁ በፊት ወላሁ ልሙስተዓን መታገዣው አላህ ነው። አልሐምዱሊላህ ረብል ዓለሚን። እዚህ ነገር እንግዲህ አላህ ስብሓነ ወተዓላ ያው እንድንገልጽ ስላደረገ ምስጋና አላህ ይገባ ይላል። ሌላኛው የቅያማ ምልክት ሰባተኛው ታላላቅ ከሚባሉ የቅያማ ምልክቶች ውስጥ حشر الناس إلى أرض الشام ሁሉም ሰው ሁሉም ሰው حشر الناس የሰው ዘር የሚባል ሁላ ይሰበሰባል። እዚሁ እየኖረ በዱንያ ላይ ሁሉም ይጓዛል። ወዴት? ኢላ አርዲ ሻም፣ ወደ ሻም ምድር ይሄዳል። ሻም የሚባለው እንግዲህ በበፊት ገለጻ በአሁን ሰዓት ሶሪያ፣ ፍልስጢን፣ ሉብናን እነዚህ አጎራባች ሀገሮች ሁላ ሻም ይባሉ ነው። ግልጽ ነው። ሁሉም ሰው ወደ እነዛ ሀገሮች ይኖግዳል። ግልጽ ነው። ወደ ሻም ይኖግዳል። ግልጽ ነው ወደ ሻም ነው ጉዞ የሚያደርገው። ለምን? እንዴት? አብረን እንየው። قال الإمام ابن كثير رحمه الله تعالى في النهاية نهاية በሚባለው ኪታባቸው ላይ ብሏል ثبت في صحيحين በሰሂህ ዘገባ ማለት ነው ጉዳዩ ተረጋግጧል ይላል من حديث وهيب كوهيب ማለት ነው حديث عن عبد الله بن طاووس عن أبيه عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يحشر الناس على ثلاث طرائق راغبين وراهبين واثنان على بعير وثلاثة على بعير وعشرة على بعير وتحشر بقيتهم النار تقيل معهم حيث قالوا وتبيت معهم حيث باتوا وتصبح معهم حيث أسبهوا وتمسي معهم حيث أمسوا أمسوا ነቢዩ አለይሂ ሰላቱ ወሰላም ምን ይላሉ? ዩሕሸሩ ናስ ሰው ልጆች ይሰበሰባሉ አሉ። እየተነደዳሉ ይሰበሰባሉ። ወዴት? الناس على ثلاث طرائق በሶስት ጠራኢቅ ማለት ነው ይጓዛሉ። ግልጽ ነው። ጠራኢቅ መንገዶች ይጓዛሉ። ራጊቢን ከፊሉ ፈልጎ ነው የሚጓዘው። ወራሂቢን ሌሎም ደግሞ ምን ሆኖ ነው የሚሸሽ ሆኖ አይደል ፈርቶ ፈልጎ የሚጓዝ ግማሹ ፈርቶ ነው የሚሄደው ወደዛ ምን ፈርቶ እናየዋለን ወትናኒ አላ በኢሪን ከመፍራታቸው የተነሳ ያለውን ነገር አብዛኛው ጊዜ ይላሉ ቴክኖሎጂ ተራቀቀ የሚባሉ ነገሮች ቂያማ ሲቃረብ ወደ መሄጃ ላይ ይጠፋል ሀታ ሀርብ ራሱ የወንዶች የጀግኖች ውጊያ ነው የሚሆነው። እንዲህ ምናምን በመሳሪያ እዚች ይሄ እኮ የፈሪ ነው፣ ክሽ ክሽ ፈሪ ነው። ግልጽ ነው። አንተ ፈሪ የሆነ ሰው የማይረባ ሰው ራሱ እኮ ሊገይልህ ይችላል። ልብ ካለው ቁጭ አድርጎ ነበር። ግልጽ ነው። አላያል ይሄ የፈሪዎች ውጊያ የሚባል ቂያማ ምልክት ላይ ቀርና መሳሪያዎች ምናምን በአጠቃላይ ይጠፋሉ። የወንዶች ውጊያ ነው የሚመጣው። ግልጽ ነው። ሰይፍ ምናምን አለ ግልጽ ነው። ብዙ ነገሮች ይሄ እነዚህ ቴክኖሎጂ የሚባሉት ነገሮች እንዳልነበሩ ሆኖ መልሶ የሚወድሙበት አጋጣሚ አለ። ና ወትናኒ አላ በዒሪን እና የዛን ጊዜ ሰው ልጆች በቃ በጣም ጭንቀት ውስጥ ከመግባታቸው የተነሳ ወትናኒ አላ በዒሪን ሁለት ሰዎች በግመል ላይ እየተተካኩ እየተሰፋፈሩ ይጓዛሉ። በቃ እየፈረጠጡ ማለት በግመል ወተላሰቲን አላ በዒሪን ሶስት ሰዎች ለሶስት እየተቀያየሩ ጉዞ ይቀጥላሉ። ወአሸረቲን አላ በዒር አስር ሰዎችም እየተተካኩ ወተሕሹሩ በቅየቱም ሌሎቹንም ትነዳለች። ወተሕሹሩ እነሱ ፈልገው ነው የሚጓዙት እነዚህ ሰዎች ግልጽ ነው። ወደዛ በፍላጎት እየተተካኩ ይሄዳሉ። ወተሕሹሩ ሌሎቹ ደግሞ ቁጭ ያሉትን ቆይ ብለው ምናምን የተዘናጉትን ያልተጓዙትን ደግሞ ወተሕሹሩ በቅየትሁም ናር እሳት መታ ደግሞ እነሱን ትነዳቸዋለች፣ ትሰበስበዋለች። ከኋላቸው እሳት ትመጣለች። እሳቷ ስታባራቸው ከእሳት ለማምለጥ ወደ ነው የሚሄዱት? ወደ ሻም። በዚህም አቅጣጫ ያለው እሳት ይነዷል። በዚህ አቅጣጫም ያለው ሁሉም ወዴት ይሄዳል? ሻም። ግልጸዋለ ወደ ሻም አርዱል ማህሸር ይባላል። ሁሉም ሰው የሚሰበሰብበት አርዱል ማህሸር ትባላለች። ሁሉም ሰው የሚሰበሰበ የዱንያ የማህሸር ቦታ የት ነች? ሻም። የዱንያ የማህሸር ሁሉም የሚሰበሰብበት ቦታ ሻም ነች። ወደደም ጠላም ጠውዓን ወከራን ግልጽ ነው። አኼራ ላይ ደግሞ አለ ሁሉም ሰውን አላህ የሚሰበስብበት ቀን። ይሄ እንደውም የቀሩትን እዚህ ቂያማ የት የቀሩትን ዱንያ ላይ ያሉትን ነው የሚሰበስበው። ግን የቂያማው ግን ከምን ከበኒ አደም ዝርያ ጀምሮ እስከ ቂያማ ድረስ ያለውን ነው አላህ የሚሰበስብበት። ሱብሃንአላህ ተመልከቱ። ከዛ እነዚህ ቆይ አንሄድም ብለው እንደው የተዘናጉት ሰዎች እሳት መታ ትነዳቸዋለች። ተቂሉ መዐሁም ሐይቱ ቃሉ ቀይሉላ ታውቃላችሁ? የቀይሉላ ወቅት ቀይሉላ ረፋድ አራት ሰዓት ምናምን ሜጃ ኺላፍ አለው። ቀይሉላ ሰዓት የቱ ነው የሚለው ከዙሁር በኋላ ነው የሚለው አሉ። አንዳንዶቹ ደግሞ ከዙሁር በኋላ አንዳንዶቹ ደግሞ ከዙሁር በፊት ይላሉ። አላያል ግን ራጂሁ ቀይሉላ የሚባለው ከዙሁር በፊት ያለው ሰዓት ነው። ቀይሉላ የሚባለው ተቂሉ ማአሁም ከነሱ ጋር ሰዓት ማለት ነው። በዙሁር ሜጃ አካባቢም አብራቸው ነች። አብራቸው ማለት ሐይቱ ቃሉ ወተቢቱ ማአሁም ሐይቱ ባቱ ባደሩ ቦታ ላይ ትኖራለች። ግልጽ ነው። አረ በቃ አሁን እስቲ ደግሞ ቀይሉላ ብለው ማለት ነው። አረፍ ሲሉ እሳቷ አለች። ግልጽ ነው አለ በቃ እሷን ያሉ ይሄዳሉ። ወተቢቱ ማዐሁም ሐይቱ ባቱ ባደሩም ሰዓት ያደሩበት ቦታ እሳት አለች። ወቱስቢሁ ማዐሁም ሐይሱ አስበሁ ያነጉ ሰዓት ሁላ እሳት አለች። ወቱምሲ ማዐሁም ሐይሱ አምሰው ያመሹም ጊዜ ቢሆን ምን አለች? እሳት አለች። ግልጽ ነው። ትንሽ ይላሉ፣ ከዛ በኋላ ስትመጣ ይሄዳሉ። ግልጽ ነው። ትንሽ ይላሉ፣ ከዛ ትመጣለች፣ ይሄዳሉ። እልም እልም ነው። ثم ساق الاحاديث ከዛ ሐዲሶችን አመጡ في هذا المعنى በዚህ معنى ያሉ መቃለ ብዙ አሉ هذه السياقات እነዚህ እንግዲህ ሲያቃቶች ማለት ነው የነዚህ ሐዲስ አመጣጥ ማለት ነው ተዱሉ ያመላክታል አላ አነ ሀዘል ሐሽር ይህ መሰብሰብ የሚባለው هو حشر الموجودين في آخر الدنيا በዱንያ መጨረሻ ላይ ያሉ ሰዎች ነው የሚሰበሰቡት የዱንያ መጨረሻ ላይ ያሉ ሰዎች ይሰባሰባሉ ፊ አኺር ዱንያ በዱንያ መጨረሻ ላይ ያሉ አሉ ሚን አቅጣሪ አልአርድ ከምድር ጫፍ እስከ ጫፍ ያሉት ማለት ነው ኢላ መሐለት ልመሕሸር ወደ መሰብሰቢያው ቦታ ወይ አርዱ ሻም እሱ ደግሞ የሻም ምድር ነው። ቅድም እንዳልኳችሁ ፍልስጤን፣ ሶሪያ፣ ሉብናን ምናምን አካባቢ ማለት ነው። ዋናውም የኩኑና እነሱ ይሆናሉ አላ አስናፊ ተላተቲን ስንት አይነት ሰዎች ናቸው ያሉት? ሶስት አይነት አስናፍ ነው ያሉት። ቅድም አልዘረዘረም፣ አሁን በዝርዝር ሊያስረዳችሁ ነው። ፈቂስሙን ጣኢሚን ከፊሎቹ የበሉ የጠጡ ካሲን የለበሱ የደላቸው የተድላሉ ራኪቢን ተሳፍሮ የሚጓዙ ሰዎች ናቸው። እነዚህ እንግዲህ ገና ምኑም አልመጣም፣ ችግሩም ገና አልዳዳም። ግልጽ ነው፣ ወደ እነሱ ደርሶ አልመጣባቸውም። ወቂስሙን ከፊሎቹ ደግሞ ቂስሞች ደግሞ ክፍሎች የምሹነ ታረተን አንዳንዴ ምን ይላሉ ይሄዳሉ። ወየርከቡነ ኡኽራ ሌሎቹ ደግሞ ምን ይላሉ ይሳፈራሉ። ወሁም ያዕተቂቡን እነሱ ደግሞ ሲሰፋፈሩ ሲሄዱ በእግራቸው አንዳንዴ በእግራቸው አንዳንዴ ተሳፍረው ወሁም ያዕተቂቡን አላ በዒሪን በግመል ላይ እየተተካኩ ነው። አልዋሂድ አንዱ ሌላውን አንዱን ሌላውን እየተካ ማለት ነው። ከማ ተቀደመ ፊ ሰሂሐይን ኢትናን አላ በዒሪን ወሰላሰቲን አላ በዒሪን እንደሚለው ማለት ነው። ኢላን ቃለ ወአሸረቱን አላ በዒሪን ያዕተቂቡነሁ ሚን ቅለት ዳህር لمن دنو زيغا مكنياتو نقرا يعتقبون ويتككالو بلوت شي من قلة الظهر ظهر كما نسو يتنسى ظهر مال مال مبقوا قواجا مبقوا غواجا كما نسو يتنسى يتككالو كما تقدم في الحديث وكما جاء مفسرا مفسرا في الحديث الآخر بل إلى حديث لي تتركوا البزي مالتنو تحشر بكيتهم النار عليه ሌላኛው እንግዲህ የመጀመሪያዎቹ አለን ሁለተኛዎችም እየተጠቃቁ ወይ በእግራቸው ሄዷል። ሌሎቹ ደግሞ ማናቸው? ሶስተኞቹ ተሕሹሩ በቅየቱም ናር እሳት ናቸው የምትነዳቸው። እነዛ ሳይመጣ ነው የሚሄዱት አይደል? ሶስተኞቹ ግን ወየለቲ ተኽሩጁ ሚን ቃዕሪ አደን እሳቷ ኬት ነው የምትነሳው? ከአደን ቃዕር ነው የምትነሳው። አደን ማለት የመን ማለት የመን ውስጥ የሚገኝ ቦታ ነው። ከዛ ስር ነው የምትገኘው። ከዛ ሀገር ስር ነው የምትገኘው። ፈቱሂጡ ቢናስ ሰው ልጆችን ታካብባቸዋለች። من ورائهم ከኋላቸው تسوقهم ትነዳቸዋለች። من كل جانب ከሁሉም አቅጣጫ ኢላ አርዲል ማህሸር ነው የምትነዳቸው። ግልጽ ነው። እኛ ጋም ይመጣል፣ ከዚህ እየነዳ ይሄዳል። ያንም እየነዳ በየአቅጣጫው ይወስደዋል ማለት ነው። ومن تخلف منهم ከነሱ የቀረ አከለት أكلته እሳቷ ትበለዋለች፣ እሳቷ ታነደዋለች። ወደ ኋላ ቀራለሁ ያለ እያነደደ ማለት ስለዚህ ሰው የግዱን ለማምለጥ ምን ይላል? እየሮጠ ብቻ እዛው ይደርሳል ማለት ግልጽ ነው። አሁን እንኳን በየአቅጣጫው እንኳን ሲመጣ አንድ ቦታ ላይ ተሰብስ ይሄ ሁላ ህዝብ ነው የወጣ ይባላል። አላየም ህዝቡ ሰላማዊ ሰልፍ ብሎ ወጥቶ በዚህም አቅጣጫ ፌዴራል በዚህም አቅጣጫ በዚህ ሁሉም በዚህ ሲያመጣ በሁሉም ሲሰበሰቡ ይሄ ሁላ ነበረ እንዴ ነው የምትለው። የሚሰበስብበት አጋጣሚዎች አሉ። ግልጸዋለ እንደዛው ማለት ነው። የነዳች ማለት ነው ተወስዷለች። ወሃዳ ኩሉሁም ሁሉም መሮጡን ነው የሚያየው ወደዛ ወሃዳ ይህ እንግዲህ ኩሉ ሁሉም የሚማ የዱሉ አላ አነ ሃዳ እነሆ እኮ ይህ ኢነማ የኩኑ ፊ አኺር ዘማን የሚሆነው በአኺር ዘማን ላይ ነው። ሐይቱ የኩኑ ልአክሉ ወሹርብ የቂያማ ቀን አይደለም የሚከሰተው፣ መብላ መጠጣት ባለበት ጊዜ ነው የተከሰተው። ይሄ አይ ከሞት በኋላ የሚከሰት ነው እንዳትል ነው። ወሩቡ ኩቡ መሳፈርም አለ ዛህሪ በመጓጓዣ ላይ አልሙሽተራ የሚገዛ ወገይሪ ከምን አይገዛውም ውጭ ይሆን ወደዛ የሚጓዙት ይቹ በዱንያ ላይ ነው። ወሐይቱ ቱህሊኩል ሙተኸልፊን ወሐይቱ ቱህሊኩ እሳቷ በምትበላ ጊዜ በምታጠፋው በምታነደው ጊዜ አልሙተኸልፊነ ሚንሁም ናር እሳት ማለት ነው። ወደኋላ የቀረን ወለው ካነ ሀዛ ባዕደ ነፍኸቲል ባዕሲ ሙቶ መቀስቀስ በሚባለው ንፊ የሚከሰት ቢሆን ኖሮ ለም የብቃ መውቱን ሞት አይቀርም እንዴ ሞት ሞቱ ይባላል። የሰዓት የነዳቸው ሞቱ ይባላል። ሞቱ የለ እንዴ ከሞት በኋላ የሚከሰት ቢሆን ኖሮ እሳቷ ልትበላቸው ልታነዳቸው ስትመጣ ከሞት በኋላ ነው እንዴ? ማለት ሁለት የመሞት አለ እንዴ? የለማ። ስለዚህ የቂያማ እዚህ ዱንያ ላይ እያለን የሚከሰት ክስተት ነው፣ ከሞትን በኋላ አይደለም ነው። لم يبق موت ولا بحر يشترى ባህርም የለም መጓጓዣ يشترى የሚሸጥ ميجزا ولا أكل ولا شرب قيام عليكو قيام كقومو بحالا ميبلا ميتتا ميبال يلم ولا لبس ميلبسن في العرصات عرصات القيام عليه سن السبسبيل وقد جاءت احاديث تدل حديثوش متو علينا ميملكتو على انه في اخر الزمان باخر الزمان اللي اندميكسس تخرج نار من قعر عدن كادن نو كادن سر نو ከዛ ምድር ነው የምትነሳው ተሱቁ ናሩ ኢለል መህሸሪ ተሱቁ ናሰ ሰው ልጆችን ትነዳለች ኢለል መሕሸሪ ሚንሃ ልሐዲቱ አለዚ ረዋሁ አሕመድ ወሙስሊም ወአህሉ ሱነን ያው አህመድ ዘግቡታል ሙስሊምና አህሉ ሱነን ትርሚዚ ኢብን ማጃ አቡ ዳውድ ምናምን የምንላቸው ማለት ነው ምን አሉ ተኽሩጁ ናሩ እሳት ትወጣለች ሚንቃሪ አደን ከአደን ቃር ስር ትነሳለች እሳቷ ተሱቁ ትነዳቸዋለች ሰበስቧለች ሰው ልጆችን ተቢቱ ማዕሁም ሐይቱ ባቱ ያደሩበት ቦታ ታድራለች ወተቂሉ ማዕሁም ሐይቱ ቃሉ ቀይሉላም ማለት ነው ለቀይሉላም አረፍ ሲሉ አብራ ታርፋለች ማለት ነው ግልጽ ነው ከዛን ደግሞ ይነሳሉ አረፍ ይሉና ከዛ በኋላ ደግሞ ትነዳቸዋለች وعن عبد الله بن عمر رضي الله عنه قال قال رسول الله صلى الله عليه وسلم ورز ستخرج نار من حضرموت ሐድረመውት እንግዲህ ሲባል አሁንም ትሰማላችሁ ከሐድረመውት እሳት ትወጣለች አሉ። أو ወይም من نحو بحر حضرموت ከሐድረመውት አካባቢ የሚገኝ ባህር አካባቢ እሳቷ ትነሳለች። ቀብለ የውም ልቅያማ ከቅያማ በፊት ተሕሹሩና ሰው ልጆችን እየሰበሰበች እየነዳች ትሄዳለች። ቃሉ ብሏሉ ያ ረሱሉላህ ፈማ ተእሙሩና ምን እናድርግ ታዲያ ትልቅ ጥያቄ ነው። ሰሃቦች እኔ እናንተ እንዴት ምናምን ነው ምን እናርግ ምናምን አለ የምጠይቁ ሰሃቦች ግን ግልጸዋለ እንዲህ አይነት ጥያቄ ነው። ምን እናድርግ? ፈተና ይከሰታል። ምን እናድርግ? ቃለ አለይኩም ቢሻም እሳቷ እራሷ ስትመጣ ስትነሳ እናንተ ያለምንም ጊዜ መስጠት ወደ ምን ተጓዟል? ወደ ማህሸር። ምክንያቱም ሄዳችሁ ሄዳችሁ ወደ የት ነው የምትሄዱት? ወደ ማህሸር ስለሆነ እሳቷ ስትመጣ አጠብቁ እናንተ ወደ ሻም ተጓዟል رواه أحمد والترمذي وابن حبان في صحيحه وقال الترمذي هذا حديث حسن صحيح غريب حديث حسن صحيح غريب له بغريب متى حديث نوم إن شاء الله هناك نتوقف منهج نجيب هذا وصلى الله على محمد وعلى آله وصحبه وسلم